جزاكم الله خير سورة الحجر مكية وآياتها تسع وتسعون آية سورة الحجر بمكة كورلو ምዕራፎች አንዱ ነው በመካ ከወረዱ ዘጠና ዘጠኝ አንቀጾች አሉ ካፍራሚ ማለት ተፈሩ ምንድን ነው سرابيل ها؟ ወንደሊን ስራ ማለት ወንደል ሰራተኛ የለም እንትን ማለት ማንጠጠራ ነው እንግዲህ ወጥ ሳይለቅም ከዚያ ሲያዝ እሳቱ ይነዳል ብስበው አይለቅም سرابيلهم من قفران وتخشى وجوههم النار من مالك لك علامة بأن ترسخ فيها آية كم؟ سرابيلهم قرصانهم التي على أجسامهم من قطران وهي وهو ما تدهن به الإبل مادة سوداء جمل مكة وقرات له شكور نذر له محرقة للجسم أو من نحاس وإن ከብረት የቀለጠ ብረት ቀልጦ የሚደረግትን ነው ወይ ለሰውነት የሚያቃጥል የሆነ ማዳ ሰውዳ ነው ጥቁር ነገር ነው إذ قرئ من كطران أي من نحاس أحمي عليه أي من سبب ነሐስ ቀልጦ በሰውነታቸው ላይ እንደ ልብስ ይሆናል ከዚያ እሱን ነው እሳት የሚያገኝባቸዋል وتخشى وجوههم النار تغطي وجوههم النار في لهيبها في الذي تأتشم ساتو ولا فهم وقت دالة يالبساتشوا هؤلاء هم المجرمون في الدنيا بالشرك والمعاصي وهذا هو جزاؤهم يوم القيامة فعل الله تعالى هذا بهم ليجزي الله كل نفس بما كسبت ሌላ የሚያሳየው መሬትና ሰማይ በዱንያ የነበሩት ሳይሆኑ ሌሎች ምድርና ሰማዮች ይቀየራሉ نفس صريح في كون الأرض والسماوات تتبدل في ذاتها وسائر صفاتها وتزول تماما ويخلق الله تعالى أرضا غير هذه وسماء غير هذه وفي الحديثين الآتيين ما يقرر ذلك أولا أن يهوديا سأل رسول الله صلى الله عليه وسلم قائلا أين يكون الناس يوم تبدل الأرض غير الأرض والسماوات فقال في الظلمة دون الجسر حديث ابن ماجه بإسناد مسلم سئل رسول الله صلى الله عليه وسلم عن قوله تعالى يوم تبدل الأرض غير الأرض والسماوات فأين يكون الناس يومئذ قال على الصراط فما إن من ليلا يفتحان ليلا يكير على المعنى الدروس يكير يدلا يهلال አንዳንዱ አንዱ ሐዲስ ጨለማ ላይ ነው የሚሆነው የሚያሳልፉት አንዱ ሐዲስ ደግሞ ሲራጥ ላይ ባሉበት ነው ሰማይና ምድር የሚቀየሩ ተብሏል ሱረቱ ልሕጅር የሕጅር ባለቤትን ታሪክ ስለሚተርክ በሱ የተሰየመ ምዕራፍ ነው ብስሚላህ ራሕማን ራሒም አሊፍ ላም ራ ربما Alif Lam አላህ ስብሓነሁ ወተዓላ ያውቃል። ትልካ አያቱል ኪታብ እነዚያ የአውሬት የኪታቡ አንቀጾች ከኪታብ አንቀጾች መካከል የተወሰኑት ናቸው። ውስን የኪታብ አንቀጾች ናቸው ከዚህ ቀጥለው የሚመጡ ወቁርአን ሙቢን የግልጽ ቁርአንን አንቀጾች ናቸው። ሩበማ የወዱ ለዚነ ከፈሩ ሩበማ የወዱ ለዚነ ከፈሩ ለው ካኑ ሙስሊሚን እነዚያ ጌታቸውን የካዱ ሰዎች ሙስሊም መሆንን ይመኛሉ መቼ ሲሞቱ ቅጣቱ ሲመጣ ሲቀሰቀሱ አለው ካነ ምን ልሙስሊሚን የቅያምለታ ሲነሱ ካፊሮቹ ምን ነው ሙስሊም በሆነ ይላሉ ዘርሁም ተዋቸው ያእኩሉ ወየተመተዑ ይመገቡ፣ ይደሰቱ። ወዩልሂህም ልአመሉ ተስፋው እድሜ ረጅም እድሜ መመኘታቸው ሰፊ ሀብት መመኘታቸው ያዘናጋቸው ፈሰውፈ ያዕለሙን ዓቂበተሁ መጨረሻው ምን እንደሆነ የሚያውቁበት ጊዜ ሩቅ አይደለም ተዋቸው ወማ አህለክና ምን ቀርየትን አንድን መንደር አላጠፋንም ኢላ ወለሃ ኪታቡን ማዕሉም የተወሰነ ገደብ እድሜ ያላት ቢሆን እንጂ ገደቧ መግቢዋ ተጽፎ ያለ ቢሆን እንጂ ማ ተስቢቁ ምን ኡመትን የትኛዋም ህዝብ አትቀድምም አጀለሃ ቀጠሮዋን አትቀድምም ወማ የስተኺሩን የትኛውም አያዘገይም ከእድሜው ፊት ከእድሜው ፊት መጥፋትም አይችልም ከእድሜው በኋላም ደግሞ የትኛውም ሀያል ሊያመልጥና ሊያልፍ አይችልም። ወቃሉ አሉ ያ አዩሃ አለዚ ኑዚለ አለይህ ዚክሩ ቁርአን የወረደበት ሰውዬ ሆይ አሏቸው። ኢነከ ለመጅኑን አንተ እብድ ነህ አሏቸው ነቢዩን አለይሂ ሰላቱ ወሰላም ለው ተእቲና ቢልመላኢካ ኢን ኩንተ ሚነ ነብይ ነኝ የምትለው በምትለው ጉዳይ ላይ እውነተኛ ከሆንክ ለምን መላይካ አታመጣን አታሳየንም መላይኮች በምን አይናገሩንም ይላሉ ማን ነዚሉ الملائكة إلا بالحق መላይኮችን የምናወርደው እኛ በእውነት ነገር ነው ካወረድነው ደግሞ እምቢ ካላችሁ እርምጃ ይወሰዳል አይ ኑዙለን ሙልተቢሰን ቢልሐቅ أي لا ننزل الملائكة إلا لإحقاق الحق وإبطال الباطل لا لمجرد تشهي الناس ورغبتهم ولو نزلت الملائكة ولم يؤمنوا لنزل بهم العذاب وما كانوا إذا منظرين ملائكة يوردوا برب نبيه اندي بيونروا ጊዜ የማይሰጣቸው ነበር ኢንዛር ማለት ጊዜ መስጠት ነው ኢና ነሕኑ ነዘልነ በትክክለኛ ነን ቁርአኑን ያወረዱ ያ አዩሃ الذين نزل عليه الذكر ብትሉ እየሰደባችሁ ያላችሁ ማን ነው አላህን ነው ኢና ነሕኑ ነዘልነ ዚክራ እኛ ነን ቁርአንን ያወረዱ ወኢና ለሁ ለሓፊዙን እኛው ነን የምንጠብቀው ማንም አይነታው ማንም ሊቀይረው ሊተርገው የሚችል የለም ولقد أرسلنا لكنا من قبلك كأنت بفيت في شيع الأولين ባለፉት ህዝቦች መካከል ብዙ ነቢያትን ልከናል ወማ የቲህም ምን ረሱልን ህዝቦች የትኛው መለክተኛ አይመጣላቸውም ኢላ ካኑ ቢህ የስተርዚኡን በሱ ያፌዙበት ቢሆኑ እንጂ ሲመጣ ነቢይ ያልተፊለበት የለም ከዛሊከ ነስሉቁ ልክ እንዲሁ እናስገባለን ቁርአንን መዋሸትን በነቢይ በነቢይ መዋሸትን እናስገባዋለን ቢቁሉብ ልሙጅሪሚን በአመፀኞች ልቦና ውስጥ እንዲህ እንዲያስገቡን እናደርጋለን ላ ዩእሚኑነ ቢህ በእሱ አያምኑም ወቀድ ከለት ሱነቱ ላወሊን ከእነሱ በፊት የነበሩት ልምዶችም አልፈዋል ነቢይ ሲመጣ ማስተባበል መጽሐፍ ሲወርድ እንዲህ ማለት እና በእናንተ አልተጀመረም ማለት ነው ولو فتحنا عليهم بابا من السماء فظلوا فيه يعرجون ሰማይ ወደ ላይ ከፍተንላቸው ሲወጡ ቢውሉ ለቃሉ ይሉ ነበር እነማ ስኪረት አስፋሩና አይናችን እንደ ተካራም ተደርጋ ነው እንጂ እውነት ተከፈልን ነው አይሉም በል ነሕኑ ቀውም መሽሑሩን እኛ ራሳችን የተደገመብን ሰዎች ነን ነው የሚሉት ወለው ጃአልና ቢሰማይ ቡሩጀን በሰማይ ውስጥ ከዋክብትን ብናደርግ ወለቀድ ጃአልና ቢሰማይ ቡሩጀን በሰማይ ውስጥ ከዋክብቶችን አድርገናል ወዘየናሃ ሊናዚሪን ለሚመለከቱ ሰዎች አሱረናታል ወሐፊዝናሃ ሚን ኩል ሸይጣን ረጂም አመፀኛ እርጉም ከሆነ ሰይጣን ሁሉ ጠብቀናታል ኢላ መን ስተረከ ሰምዓ መስማትን የሰረቀ ሲቀር እስተረከ ማለት ምን ልስራቃ ፈለጉ ሰሪቃ ማለት ነው ብሎ ኢላ መን ስተረቀ ማለት ወይም ሰብሮ የገባ ሲቀር መን ስተረቀ ሰምዓ ጆሮውን ሰብሮ የገባ ሰው ሲቀር እሱማ ገብቶ ይዞ የተወሰነን ነገር ይዞ ይመጣል አይ ኢላ ማ ወረደ ምን ሸያጢን ኢላ ማሪዱ ምን ሸይጣን ነው طلع إلى السماء لاستراج السمع من الملائكة لينزل بالخير إلى وليه من الكهان من الناس إلا من استرق السمع فأتبعه شهاب مبين فجاء ملائكة ግልጽ በሆኑ የእሳት ችቦ ያስከተሉት እንጂ كوكب يرجم به الشيطان يحرقه أو يمزقه أو يقبله أو يفسده ወልአርض መደድናሃ መሬትን ዘረጋናል ወአልቀይና ፊሃ ረዋሲየ በእሷ ውስጥ ታላላቅ ዳራዎችን ጣልነን አልፈን አልፈን መቋሚያ መረጋጊያ እንድትሆን ዳራዎችን አስቀመጥን ወአንበትና ፊሃ ምድር ላይ ያበቀልነ ሚን ኩል ሸይኢን መውዙን ከሚመዘኑ ነገሮች ሁሉ አበቀልነ أي مقدر معلوم المقدار لله تعالى وجعلنا لكم فيها معايش በእሷ ላይ ኑሯችሁንም አደረግነ መሬት ውስጥ ወመለክቱም ለሁ ቢራዝቂን እናንተ የማትመግቡትንም እኔ የምመግበውን ባሮቻችሁን ህፃናትን እንስሳዎችን እጽዋቶችን እኔ ነኝ መሬት ላይ የሚኖሩ ያደረጉ ወይም ሚን ሸይእን ማንም ነገር የለም ኢላ ዕንደና ኸዛኢኑ እኛ ጋር ካዝናው ያለ ቢሆን እንጂ የትኛው ነገር ካዝናው ዋናው ምንጩ መሰረቱ እኛ ጋር ያለው ወማ ኑነዚሉሁ አናወርድም ቁርአንን ኢላ ቢቀደሪን ማዕሉም በተወሰነ ልክ እንጂ በተፈለገበት ያህል ለተጠየቀው አጀንዳ መልስ የሚሆን ነው የምናወርደው وأرسلنا الرياح لواقح وأرسلنا الرياح دامنا لاكنا لواقح ኒካህ ማለት ማለት ነው ሰዳቃን ስታደርገን ማለት ነው ለዋቂሕ ማለት የምታዳስር ወንዴና ሴትን አገናኝታ ተምሩን ሌላውንም የምታዳቅራገን ማለት ነው ማንነዝሉሁ ዝናብ ማንነዝሉሁ ቁርአን አሁን ያለው ስለ ቁርአን ተብሏል አሁንም ዝናብ ማለት ነው ቅር ያለው ስለ ዝናብ ስለተወራ የሚመሰለው በዝናብ የተመሰለው ቁርአን ነው ብለው አንነዝሉ ለቁርአን ነው ብለው ይናገራሉ وأرسلنا الرياح لواقح فأنزلنا من السماء ماء كسماء وهنا وردنا فأسقيناكموه ያን ውሃ ጠጣ ናቸው ወማ አንቱም ለሁ ቢቃዚኒን እናንተ የምትከዝኑት አይደላችሁም ውሃ የሚከዘን ቢሆንማ ማን ይችለው ነበር ዘንድሮ ግን ውሃ እየተከዘነ ነው ማለት ወማ አንቱም ለሁ ቢቃዚኒን ያን ከሰማይ የመጣውን ሁሉንም ከዝናችሁ ያለኛ ፍቃድ አይሸጥም ብትሉ ኑሮ ማን ይችላችሁ ነበር ለሁሉም ማደረግ ነው እንጂ እኛ ነው የሚለዋል ወኢና ለነሕኑ ኑሕይ እኛ እኮ እኛንን ህይወት የምንሰጠው ወኑሚት የምንገለውም ወነሕኑ ልዋሪሱን የኋላ ቀሪዎችም እኛው ነን ሁሉ ጠፍቶ ኋላ የምንሰራው እኔ ነኝ ነው የሚለው አላህ ولقد علمنا المستقدمين منكم ከእናንተ መካከል ቀደም የሞቱትን ድሮ ያለፉትን እናውቃለን ወለቀድ ዓሊምና ልሙስተቂሪን ኋላ የሚሞቱትንም እናውቃለን እስካሁን ያልተገኙትን ወደፊት የሚወለዱትንና መቼ እንደሚጠፉ ሁሉ ጠንቅቀን እናውቃለን ወኢነ ረበከ ሁወ የሕሹሩሁም ጌታ እሱ ነው ሰብስቦ አንድ ላይ በአንድ ቦታ የሚቀሰቅሳቸው እነሁ ሐኪሙን አሊም አላህ አዋቂና ጥበበኛ ነውና የሚቀሰቅሳቸውን በምን መልኩ የት ቦታ እንዴት አድርጎ እንደሚቀሰቅሳቸው ራሱ ያውቃል። ولقد خلقنا الانسان የሰውን ልጅ ፈጠርና من صلصال كم ከሚንከለከል ጭቃ ምን من መስኑን مسنون ከተለወጠ ጭቃ ፈጠር ነው። والجان ጅንንም ፈጠር خلقناه من قبل كسب بفترنا من نار السموم كم من መርዛማ هنا ታል وإذ قال ربك للملائكة لملائكة شالبتنا الصوت إني خالق بشرا سوف تعيني من صلصال كم من كلاك كبتك كل كل كل من حمل مسنون ከሰበት ከማን ከመልኩ ወይም ጣም ሽታው በቀየረ ጭቃ فإذا سويه ላስተካክለው ونفخت فيه من ከሊመን ከመንፈስ ስለፋበት ሩህ ሰጠው እንዲንቀሳቀስ አድርገው ፈቃዑ ለሁ ሳጅዲን ለእሱ ሱጁድ ያደረጋችሁ ሁናችሁ ውደቁለት ውደቁለት ብዬ ነበረ فسجد الملائكة كلهم أجمعون ملائكة عند እንኳን ሳይቀር ሁሉም ሱጁድ አደረገ ኢላ ኢብሊስ ኢብሊስ ግን አባን ያለ አይኩነ ማዕሳጅዲን ሱጁድ ከሚያረጉት ሰዎች ጋር አልሆንም ብሎ ቀረ قال يا إبليس الله له مالك من هنا ነው ألا تكون مع الساجدين ከሱጁድ አራጊዎች ጋር ለምን አልሆንክም አለው قال لما كن لأسجد لبشر خلقته من صلصال من حمأ مسنون ከጭቃ ለፈጠርከው ሰው እንዴት ነው ሱጁድ የማደርገው አለ ሌላ ቦታ ላይ خلقتني من نار وخلقته من طين ብሏል قال الله الله له فاخرج منها كالصوت አለው ከጀነት فإنك رجيم أنت الجملة بشر قبطه وإن عليك اللعنة إلى يوم الدين اسك عالم فستان يدرن يا الله لعنة يلي لعنة يولد بها قال ربي جتري فأنذرني إلى يوم يبعثون اسكمني كتنقصوا የሰው ልጆች እስከሚቀሰቀሱ ድረስ በአጭር ጊዜ ስጠኝ ልቆይ ቃለ ፈኢነከ ምን አልሙንዘሪን ጊዜ ከተሰጡን አካሎች ነህ ግን እስከ መቼ ኢላ የውም ልወቅት ልማዕሉም እኛ እስከምናውቀው ድረስ እንጂ ኢላ የውም ዩባዕቱንማ አይሆንም الوقت المعلوم أي وقت النفخة الأولى التي تموت فيها الخلائق كلها النفخة الأولى የመጀመሪያው ሲነሳ ጥርባው በሙሉ ነፍስ ያለው ሁሉ በሙሉ ያልቃል በዚያን ጊዜ አንተም ያበቃላል ከዚያ ድረስ ግን ትቀጥላለህ ትኖራለህ ቃለ ረብየ እንግዲህ እኛውን አንተ ጋር አልከራከርም ነው ቢማ ሆይተኒ ባጠመንክብኝ ይሁንብን ለው ለኡዘይነነ ለሁም ፊልአርድ መሬት ላይ መጥፎ ነገሮችን ሁሉ እናጡብላቸዋለን ቆንጆ ሴት በጎኑ ይዞ ፉጋዋን ማዶ ላይ ውብ አድርገን እናሳየዋለን ማለት ነው። ሐላል ነገር አጠገቡ እያለ ነግዶ መብላት እየቻለ ወለድን እናስጎብለታለን ማለት ነው። መለመን እየቻለ እንዲሰርቅ እናደርገዋለን ማለት እኮ ነው። ከመለመንና ከመስረቅ የሚቻለ ያዋርዳል አይደል? መለመን ይህ ቁሙ ስለምን ምናምን ታዲያ ስርቆን ነው የሚያከብረው ስርቆን እኮ ዘር ነው የሚያስመድበው አገር ነው የሚያስደበው አንገር ነው የሚያስደፋው እንዲያ ብሎም ደግሞ ጀግና ከተገኘ እጅ የሚያስቆርጣል ለምን ክምን ትሆናለህ የለኝ ስጠኝ አልኩህ የእንዲያ ደግሞ ያኛውን ጥይቅ ያኛውን አንዱ ሊላ ያለ ይሰጣል ማለት ሰላም ሰርቀህ ግን አትሰራ አትዋረድ አዩኝ አላዩኝ ተደባልቀህ ለሊት ጨለማ ልብስ መውጣት ይቀርባል። قال رب بما أغويتني لأزينن لهم في الأرض በምድር ላይ النجر የተባለ ነገር በሙሉ አስውብላቸዋለሁ ሰው መበደልን፣ መቀማትን፣ ማሰርን፣ መግደልን፣ ሐሜትን፣ አሉባልታን በሙሉ ጥሩ ነገር አድርጌ ወለው ወለኡየነሁም አጅመዒን ሁላቸውንም አጠማቸዋለሁ የአደም ልጆች ኢላ ዒባደከ ሚንሁም ልሙዕለፊን ንጹህ የሆኑ ባሮች ጥሩ አርገ ንጹህ አርገ የፈጠርካቸው ባሮች ሲቀሩ እነሱንም ማየት ትችላለሁ። قال هذا صراط علي مستقيم ይህም ማጠት ያለ መንገድ ነው ለእኔ ያለ አላህ هذا طريق مستقيم وصل إلي وعلي مراعته وعنده ይህን ማን የምጠብቃለሁ إن عبادي የኔ ባሮች ليس لك عليهم سلطان በላንተ በእነሱ ላይ ምንም ስልጣን የለች የለህም ኢላ መን ይተባዐከ ምን ልጋዊ የተሳሳቱ ዝም ብለው ወለም ዘለም የሚሉ ዙርያዎችን ካልሆነ በስተቀር እነሱማ አንተን ተከትለው የሄዱ ወኢነ ጀሀነመ ለመውዒዱሁም አጅመዒን አንተ እሱ ጀሀነም ነው ቀጠሯችሁ እነዚህም ካገኘን ይዘ አስተባብር ሚዜዎች ናቸው ጀሃነም ውስጥ ላይ ከንግ ሲሰበብ ለሃ ለጀሃነም ሰባቱ አብዋብ ሰባት በሮች አሏል ሊኩል ባብ ሚንሁም ከእነዚህ ከአንተ ተከታዮች ለየባቡ ለየበሩ ጁዙም መቅሱም የተወሰነ ክፍል ድርሻ አላቸው شيطان ይጠብቃል ሸይጣንን አሸንፎ ማለት እጅግ ደግነት መሰላቸው إن المتقين في جنات وعيون አላህን የሚፈሩ ሰዎች በጀነቶችና በምንጮች በአትክልቶችና በምንጮች ውስጥ ነው ያሉት። ادخلوها بسلام آمنين በሰላም ደህናው ሰላም ሆናችሁ በሰላም ግቡ ይባላሉ። ونزعنا ما في صدورهم من غل በውስጣቸው የነበረውን ልባቸው ውስጥ የነበረውን የእርስ በርስ ጥላቻ ነቅለን እናወጣባቸዋለን፣ እንወስድባቸዋለን። ኢኽዋንን ወንድማማች ሁነው ግቡ ይባላሉ። አላ ሱሩሪን በአጎበር አልጋዎች ላይ ሙተቃቢሪን ፊትና ፊት እየተያዩ እንዲኖሩ ይደረጋሉ። ላ የመሱሁ ፊሃ ንጥር ልፋት የሚባል ነገር ዱንያ ላይ ቀረ። እዚህ ሀገር ላይ ምንም ልፋት የለም። ወማ ሁም ሚንሃ ቢሙኽረጂን ከእሷ የሚወጡም አይደሉም። ሁሉዙን ሌላ መውት ሞት የለ ትሞታላችሁ የሚባል ማስፈራሪያ የለ ሶስት የለ አራት የለ ማስጠንቀቂያ እኮ በቃ ሁሉዱን ቢላ ሞት ጉዳይ እንደ ይዛም እንዳልሰራ ተረቷል ከላይ ይብረት አንተው ሰዎች ቢረሱ ወረቀት ያወራ ያወጣዋል እንጂ የሚስቱን ጌታ ብቻ ከላይ ዝም ብሎ የሚረሳ ያለው ፋይሉ ይታበሩ ዝምላቸው إن المتقين في جنات وعيون ادخلوها بسلام آمين جنة عند الجنة تسمعون ما تراحة قالوا الشيخ أحمد بن حنبل أنا بس مثلوا إمام قالوا الشيخ عجب من رسى أنتم جنة تقبل ورسى እንደው ዱንያ እኮ የሆነ ቤት ሰርተህ ሲጨርስ ሌላው ደግሞ አቅሙ ይመጣል። አቅሙ ሲጨርስ ደግሞ ምን ይመጣል? ሰርቪስ፣ ሐማም ሰው ለሽንት ቤት እየሰራ ያለ ሰው ታገባ ሰው ለሰው ቤት የለው ለሽንት ቤት እየሰራ ደግሞ ጥሩ ሰው ሽንት ቤት ካልተሰራ ለሽንት ጥሩ ያሰራ لا يمسه فيها نصب وما هم منها بمخرجين نبي عبادي باروت النقر على الله عوراتشو زبق بالله أني إني أنا الغفور الرحيم ማሪና አዛኝ ማለት እኔ ነኝ እንደኔ ማሪ እንደኔ አዛኝ ማን አለ እኔን የመሰለ አዛኝ ማሪ የለም ብለ ንገራቸው ተስፋ ያሳድሩ ሁሉም ነገር መማር የምችል ጌታቸው ሁላቸው ብሎ ግን ይሄ ብቻ አይደለም ዋና አዛቢ ቅጣቴ ደግሞ ሁወ ልአዛቡ ልአሊም የሚያም ቅጣት ማለት ቅጣት ሲባል አንድ ቁጥር የሚይዘው የኔ ቅጣት ነው በላቸው እንግዲህ ሁልጊዜ እንዲው ገፉር ረሂም ብቻ አታፍዙ አዛቡ ልአሊምንም አብራችሁ እንዲሁ በዚያው በወለኛው ማለት ነው በወለኛው ገፉር ረሂምና አዛብን አሊምን አብራችሁ አታፍዙ ዘሁር ራሂም ብቻ ታፍዛችሁ ሰውን ገደል አስገባቸው ሳውዲ አህያ ዋላ ዘሁር ራሂም ነው ይህን አጠር አንዳንድ ጊዜ እንደው የወንዱ አረበኛ በሴቱም በወንዱም ላይ ተስፋፋችና ሀገር አጠፋች ማደከለክ ማደከለክ ሴቱም ወንዱም እኮ ነው አልገባህም ለማለት ማደከለክ አለ ማለት ነው ሰማችሁ እዚህ አልገባህም ለማለት ማለት አደረክ ማለት አልገባህም ማለት ነው ማለት አንዳንድ ጊዜ ግን ማጣፋት ግን ይቻላል ወሎ ያ ሁሉ አሊም እያለ ያ ሁሉ የነህው ያ ሁሉ የፊቅህ ሼክ እያለ መንደሩ አረበኛ መናገር ነበረበት ሰው ሰፈሩ ብዙ ቋንቋው ደግሞ ብዙ አረበኛ እዚያ ላይ እንደ እንደ አማርኛ ቋንቋ ነው የሚነገረው። ደም ፈረስ ምናምን ባል ምናምን ባል ማለት ነው። ባል እኮ ባል ትንሽ ተፍሲር ተደርጎ ያው አይንና ምናምን የታወቀ ነው። ቤት በይ ቤት አማርኛ ልቤ እንደዚህ ነው። አረበኛውን ማስታባት የሚገርመው ደግሞ ሰው አረበኛውን አይፈልገው መሰለኝ እዚህ መጥቶ ደህና አረበኛ ይዞ የመጣ ሰው የባንግላዴሽ አረበኛ አነ የጂ እያለ እንደገና ሌላ አረበኛ የናሁ አረበኛ እየተማራችሁ መስሏችሁ ናህወኛ መስሏቸው ነው አነ የጂ እሱ ለምን ተለምዳላችሁ ከኦሮምኛ ትማሩ نبي عبادي أني አነ ገፉር ረሒም ዋና ዓዛቢ ሁወ ልዓዛቡ ልአሊም ሁለቱ አብረው ሊታወጁ ቅጣትም አለ ምህረትም አለ ስለዚህ ስትኖር እዚህ ዓለም ላይ እንዲያውም ይምረኛል ከማለት ሊቀዳኝ ይችላል ብለህ ስጋ ምክንያቱም በመዝጋታ ስትጎዳማ ተስፋ በማድረግ ግን እንዝላል ትሆናለህ አደ ተገዳመ ትላለህ ሱቢህ አዛን ሲደረግ ዙር አዛን ሲደረግ ተደባብረህ ተሸፋፍነህ ትተኛለህ እንዳትቀሰቅሱ ለሚሽዋር ሰዓት ትሞላለህ፣ ለሱ ሰዓት አትሞላ። የማን አለብኝ ነው አላህ ማሪ ነው ብለህ እንዲህ ከምታደርግ እንዲህ ታደርግ አላህ እርምጃ ትብያል በማለት ነው የምትጎዳው ነው ደስተኛ በመጠንቀቅ ትመሰገናለህ። ስለዚህ ነው ሊሞት ሲል ነው የታመመ የመጨረሻ ላይ የደከመን ሰው ነው ተስፋው እንዲበዛ የሚደረገው። ምክንያቱም የመጨረሻው ከዛ በኋላ ለስራ ቢልም ላድርግ ቢልም ስለማይል ከዚህ በኋላ የቀረው ድል ከአላህ የሚያገኘው ተስፋ ብቻ ነው። ስለዚህ የደከሙ ሰዎች ላይ ተስፈኛ እንዲሆኑ ግፊት ይደረጋል። በተለይ ትቢተኛ ጎረምሳ በሆነ ጊዜ ያገኛትን ሁሉ አንዷን ምናምን አንዷን እንዲህ የሚል ሰው ካለ ይህንን ማስፈራራት ነው የሚያስፈልገው። በቅሚያ በዚጫ በጥፊ ብሎ ማለት ይፈልጋለ የሚያስፈራሩ ነገሮችን ነው ማስታወቅ። እጉን የተቆረጠ ሰው እንዲያይ ማድረግ የመኪና አደጋ የደረሰባቸውን ሰዎች እንዲያይ ማድረግ በጠቅላላ እሳት የሚበላቸው ሰዎች እንዲ ከፍተኛ አደጋ የደረሰበትን ሰው በቀጥታ ወስዶ ማሳየት ነው። ይህ ሞት የረሳ ዘረምሳ ካለ በነገሩ የሶስት ወሩ የሁለት ወሩ ነገር እያለ አሁን ሞት ረሳ። ከዚህ በኋላ ካልተማርክ ከዚህ እንደመታውን ነገር እያወቅከው ነው አሏቸው። ونبئهم ንገራቸው عن ضيف إبراهيم የኢብራሂምን እንግዳ ታሪክ እስኪ ንገራቸው إذ دخلوا عليه በኢብራሂም ዘንዳ ገቡ ሰዎች መላይኮች فقالوا سلاما ሰላም ናችሁ ሆይ አሉ قال إنا منكم وجلون እኛ ፈርተናችኋል አሉ ኢብራሂም قالوا لا توجل አትፍራ ኢብራሂም إنا نبشرك بغلام አሊም አዋቂ ልጅ እንዳያምል እንደሚሰጥን እናበስራለን አላቸው አላ መሸክሙኒ ስለ ያላችሁ ልጅ ትወልዳለህ ብላችሁ አላ መሰን የልኪበሩ እኔ ስለሸመገልኩኝ ፈቢመቱ በሽሩን እንዴት ነው የምታበስሩኝ አሉ በሸርናከ ቢልሐቅ እኛ በእውነት ነው ያበሰርነው فلا تكن من القانتين كفرارك الله تسعى قراتك لا تكون قال ومن يقنط من رحمة ربه إلا الضالون يا الله أنا رحمة السائل مقر ما أنا أمام والشنجي آلة ይሄ ኢብራሂም አባባል يقنط يا ያለው يا إبراهيم ነው ይላሉ አይል الكافرون وهنا رد عليهم قائلا نافيا القنوط عنه لأن القنوط حرام ومن يقنط من رحمة ربه إلا الضالون إبراهيم እኔ ተታወቃለሁ ማለት አይደለም እንደው ሁሉ የማይታወቅ ነገር ስለሆነ ነው እንጂ አሉ قال فما خطبكم ايها المرسلون እሺ እንደው ለኔ ጉዳይ ብቻ ይወጣችሁ አትወስዱ ሌላ ጉዳይ ያላችሁ ይመስላላችሁ አበሰራችሁን አትመለሱም ወይ ወደ መጣችሁበት ነገር ነው ሌላ ምን ሆናችሁ ነው ማቀጥብኩም ማለት እኮ ምን ሆናችሁ ነው ምን ችግር አለ አሏቸው ايها المرسلون እናንተ መለክተኞች ወይ قالوا إنا أرسلنا إلى قوم مجرمين አንተ ተጨናነቅ ታምነው ልታይ አይደል እንዴ ወደ አመፀኛ ሰዎች እኮ ነው የተላክነው ኢላ አለ ሉጢን የሉጥ ሰዎች ቤተዘሮች ሲቀሩ ቤተሰቦች ሲቀሩ ኢና ለሙነጅሁ መጅሙዒን ኢለ ምራአተሁ ቀደርና ኢናሃ ለሚን ልጋቢሪን የሉጥን ዘመዶች እናወጣቸዋለን ነጻ እናወጣቸዋለን ሚስታቸው ስትቀር ሚስታቸውማ ከሚጠፉት አንዷ ተብላ ተወስሎባታል ምንድና ዲት ስትዩ ምን አድርጋ ነው ነቢይ ጋር እየተኛች ነቢይ ጋር እያደረች የአላህን ትእዛዝ እንቢ ያለች ያመፀች ነበረች እንዲያውም ለግብረ ሰዶማውያን ሰዎች ደላላ ነበረች እንዲህ ያሉ ሰዎች መጥተውላቸዋል እንዳያመልጧችሁ እያለች እንድትደልል ነበረች ይባላል ضرب الله مثلا للذين كفروا امرأة امرأة نوح وامرأة لوط كانتا تحت عبدين من عبادنا صالحين فخانتاهما خانتاهما ማለት ከዷቸው ማለት በእነሱ ላይ ሆነው ሸረሞጡ ማለት አይደለም ከያና ዘውጅያ ፈጠሩ ፈጠሩ ማለት አይደለም ግን ካነታሁማ ፊ ካነት ፊ ካነትላህ የአላህን ህግ አንከተልም አሉ አመፁ አላህን በብቸኝነት እንዲያመልኩት አስተማሯቸውም ቢያሉ قالوا فلما جاء آل لوط المرسلون لوط لوط ቤተሰቦች ጋር መለክተኞች ሲደርሱ ቃለ ኢነኩም ቀውሙን ሙንከሩን አሉ ሉጥ የማትታወቁ ሰዎች ናችሁ እንደው ግልጽ አይደላችሁ ምን ሰዎች ናችሁ አሏቸው ቃሉ በል ጂእናከ ቢማ ካኑ ፊህ የምተሩን ሰዎች ሰው ስትላቸው መቼ ነው እያሉ የሚጠራጠሩበትን ቀን ቅጣት እኮ ይዘንልህ መስጠት ነው አሏቸው وأتيناك بالحق እውነት ይዘንልህ መጥተሃል መጥተናል ወይና ለሳቢቁን እኛ እውነተኞች ነን ፈአስሪ ቢአህሊክ ቤተሰቦችህን ይዘህ ውጣ በሌሊት ቢቅብዕ ምን ለይል በሌሊት ቁራጥ ላይ ገና ሌሊቱ እንዳለ ማለት ነው واتبع أدبارهم ኋላ ኋላቸውን ተከተል ወላ የልተጅድ ሚንኩም አሐዱን አንዱም ወደፊት ወደ ኋላ እንዳይዞር መገላመጥ የለም ወምዱ ሐይቱ ቱእመሩን ወደ ታዘዛችሁበት ቦታ ቀጥሉ በላቸው ወቀበይና ኢለይህ ذلك الأمر ይህንን ጉዳይ ለእሱ አስተላለፍነ አይ ፈረግና ኢላ ሉት ምን ذلك الأمر وأوحينا إليه أن دابر هؤلاء ينجا والشر مثلا مقطوع يتقرب له مصبحين فعق لا يسيانه የካፊሮች ስረ መሰረት ተበጥሶ የሚጣልበት አንድ ከአንድ ሌሊት ብቻ ነው የቀረ وجاء المدينة يستبشرون የከተማ ሰዎች የከተማዋ የሶስቱ የአራቱ ሰፈሮች ሰዎች እየተደሰቱ እየተውካኩ መጡ ቃለ ኢነ ሃኡላይ ضይፊ ፈላ ተፍضሑኒ አረ እነዚህ እንግዶች ናቸው አታዋርዱኝ አሉ ወተቁ ላህ አላህን ፍሩ ወላ ትህዙኒ አታዋርዱኝ ቃሉ አወለም ነንሃከ አን ልዓለሚን አንተ ስለ ዓለም ጉዳይ አይመለከትን አታናግረን አትከልክለን አትበላት ምን ነገር አትበለን አላለን قال هؤلاء بناتي إن كنتم فاعلين إيه ሴቶች ይላሉ አይደል እንዴ ሴቶችን ለምን አታገቡም እውነት እውነት ጋር ምን ፈልጋችሁ ነው ለአምሩክ በእድሜ ይሁንብን እነሁም ለፊ ሰክረትህም እነሱ በስክረታቸው ያዕመሁን ይዋኛሉ በስሜት ሰክረዋል ስብሓንላህ በዚህ አይነት የተሰማራ ሰው ከኖርማሉ የግብረ ስጋ ግንኙነት ስሜት የበለጠ ይሰክራል፣ ያሳብደዋል። ይህንን የለመደ ሰው እሰው ፊት ሁሉ ያዋርደዋል ይላሉ፣ ይለይበታል። ይኸው ቁርአን ተናገር አይደል? በሌላ ቦታ ላይ እኮ ዙይነ ሊናሲ ሕቡ ሻዋት ምን ኒሳኢ ወልበኒነ ወልቀናጢር ልሙቀበራ ያለው ሰው ዙይነ ያለው ተዋበላቸው ነው ያለው። የዱረ ሰዶማውያን ግን ለፊ ሰክረቲህም ያዕመሁን አለ فأخذتهم الصيحة مشرقين ፀሐይ ስትወጣ ጩኸቷ ላያቸው ላይ ወረደች ፈጀዐልና ዓሊያሃ ሳፊላሃ ላዋን እታች አደረግናት ታቿን ላይ አደረግን ወአምጦርና ዐለይህም በእነሱ ላይ አዘነብንባቸው ሕጃረተን ምን ስጅል የተቃጠለ ድንጋይን እነ ፊ ذلك ለአያት للمتوسمين إن في ذلك لآيات للمتوسمين ይህንን በማድረጋችን ይህንን በመስራታችን ብዙ አያሌ ተአምሮች አለ ምን ማድረጋቸው إن في ذلك المذكور من تدمير مدن كاملة ሶስት ከተሞች ወይ አራት ከተሞች እንዳሉ ነው የጠፉት ይባላል للمتوسمين ይህንን ሊጠባበቁ ለነበሩ ሁሉ ወይም للمتوسمين للمتأملين أحوال الأمم الماضية ያለፉትን ሰዎች ታሪክ ለሚመራመርና ለሚያጠን ሰው ከፍተኛ ተአምር ነው የሚታየው በእነሱ ላይ وإنها يتتبع لبسبيل مقيم وإنها إن تلك القرى እነዚህ ያለፉት የጠፉት ሀገሮች ለቢሰቢል ሙቂም ቀጥ ባለ መንገድ ላይ ነው ያሉት ከመካ ተነስቶ ወደዛ ሲከት ቀጥ ያለ መንገድ ላይ ነው የምታገኙት ወይም ወደ ሻም መንገዳችሁ ላይ ነው የምታገኙት ለቢሰቢል ሙቂም ቀጥታ መስመር ዳር ነው ያለው ለማለት ነው ይላሉ إن في ذلك لآية للمؤمنين ይህም በማድረጋችን ለአማኞች ሁሉ ከፍተኛ ተአምራል وإنها لبسبيل مقيم إن في ذلك لآية للمؤمنين وإن كان أصحاب الأيكة የአይካ ባለቤት ነበሩ ለዛሊሚ አይካ ማለት ጫካ ምናምን እንደማለት ነው ግን የመንደር ስም ነው አይካ አብሉ ጫካ አልአጃር ሙልተፋ ማለት ቢሆንም የነበሩበት ሰፈር አክል የበዛበት ጫካ ስለነበረ ነው አስሐበል አይካ ያላቸው እንጂ የሹዓይብ ሰዎች ናቸው አይቀውም ሹዓይብ አለይሂ ሰላም ወላይከቱ በይዶቱ ሸጀሪን ቢቁርቢ መድየን وإن كان أصحاب الأيكة لظالمين إنا من أبدا فانتقمنا منهم فالنفس تبكلنا وإنهما لبي إمام مبين يلد توجنا يشعيب توج قلت من قلبين ያሉት ማንም ሰው ጠይቆ ሊደርስባቸው የሚችል ሊያገኛቸው የሚችሉት አገሮች ናቸው والطريق طريق قريش إلى الشام والقصد من ذكر هذا وعد قريش وتذكرهم فهل يستعدون ويتذكرون ولقد كذب أصحاب الحجر ها؟ بشام من بشام من النور بشام من الليلان وإنهما لبإمام مميت الإمام الطريق لأن الناس يمشون فيه وهو أمامهم ومبين واضح والضمير في قوله وإنهما عارف على قوم لوط وقوم شعيب وهم أصحاب الأيكة لا أصحاب مدين لأنه أرسل إلى أصحاب الأيكة وإلى أهل مدين والطريق طريق قريش إلى الشام حضروا على كل ወለቀድ ከዘበ አስሓቡ ልሕጅር አልሙርሰሊን የሕጅር ባለቤቶች ነቢያቶችን ያስተባበሉ አንድ ነቢይን ያስተባበሉት ግን አንድ ነቢይን ያስተባበለ ሁሉንም ነቢይ እንዳስተባበለ ስለሚቆጠር ነው አስሓቡ ልሕጅር አልሙርሰሊን አስተባበሉ ያለው ወአተይናሁም አያቲና ተአምሮቻችንን ሰጠናቸው ፈካኑ አንሃ ሙዕሪዲን እነሱ ግን ጀርባቸውን የሰጧት ነበሩ وكانوا ينحتون من الجبال بيوتا آمنين سلام የሚኖሩበት እና ማንም የማይደፍርበትን ቤት ከጋራ ጠርበው ነበር የሚሰሩት فأخذتهم الصيحة مصبحين ጠዋት ላይ ጩኸቷ የጅብሪል ጩኸት ያዘቻቸው فما أغنى عنهم ما كانوا يكسبون ያከማቹት የነበረው ንብረት በሙሉ የሰሩት ቤት አልተከላከለላቸውም وما خلقنا السماوات والأرض وما بينهما በሰማይና በምድር እንዲሁም በመካከላቸው ያለውን ነገር አልፈጠርንም ኢላ ቢልሐቅ በእውነት እንጂ ወኢነ ሳዓተ ለአትያ ጫማ መምጣቱ አይቀሬ ነው መምጣቱ የማይቀር እውነት ነው ፈስፈሕ الصفح الجميل ፈስፈሕ الصفح الجميل መልካም የሆነን ይቅር ማለት ይቅር በል ኢነ ረበከ ሁወ ልኸላቁ ልዓሊም የአንተ ጌታ ፈጣሪና አዋቂ ማለት እሱ ብቻ ነው ወለቀድ አተይናከ ሰብዓን ምን ልመሳሊ ተደጋጋሚ የሆኑ የሆነችን ባለ ሰባት አንቀጽ ቁርአን ሰጥተናሃል ፋቲሐን ማለት ነው ወልቁርአን አልዓዚም ታላቁን ቁርአንም ሰጥተናሃል አልመሳሊ ማለት ቢያንስ ቢያንስ በቀን አስራ ሰባት ጊዜ የምትቀራው ማለት ነው المثاني مكرر تدقاقامي هي آيات سورة الفاتحة السبعة لا تمدن عينيك إلى ما متعنا به أزواجا منهم لا تمدن عينيك عين وجهين عتزرقا عتلكك إلى ما متعنا به سوى بعد ولا تتكم نبت ولا أزمنا نبت ولا تدخل نبت أزواجا አይ ሁን የሆኑ ክፍሎችን አዝዋጅን ምንሁም አስናፈ ምንሁም ከካፊሮች የተወሰኑን ባስደሰትንበትና በሰጠናቸው ጉዳይ ላይ አይንህን ወደ እነሱ አትላክ ወላ ተሕዘን አለይህም በእነሱ ላይ አትዘንባቸው ወቅፍድ ጀናሐከ ልልሙሚኒን ለአማኞችም ከንፍህን ደስ አድር ይላቸዋል አላህ ይህ ወላ ስላተሙዘን አይነይከ ለመፍታና ብ ማለት እኮ አንተ ለአንተ የሚሆነውን አንተ ቤት ነው ያደረግኩት ሌላ ሰው ቤትም ቢሆን በምንም ብዬ ማምጣቴ አይቀርም የሰዎች ቤት ያለ ኒዕማና ጸጋ እያየ አሻግረ እያየ ከንፈርክን አትብጠት ከንፈርክን አትብላ ነው። አንዳንድ ሰው እሱ ቤት ያለው ነገር አይታየው። እሱ ሁለት መኪና ያለው አንድ ድሃ ከዚያም ከዚህም ብሎ በሰፊት የሆነች መኪና ያወጣ እንደሆነ በቃ አይኑ በርበሬ በተፈረ ግን ደግሞ እኮ ይላል ይሄ ደግሞ መቼ ነው እንዲህ የደረሰው ይላል አንተ ሁለት መኪና መግዛት የተረከቦች ነው አንተ ሁለት እሱ አህያም እንዳይኖረው ነው አንተ የምትመኘው እንደ ሰው ማቢሆን እኮ ሁሉም አንዳንድ መኪና ከዚያ ከደረሰን በኋላ ደግሞ ሁለት ሁለት እንደዚህ ሊጀመር አልነበረ ግን አማ አንዱ ሶስት መኪና ይሰጥና አንዱ ደግሞ አህያ ይለለ ያደርጋል ችግር ነው አንተ ባለ አህያው መኪና አትመልከት ባለ ምናምኑ قال الإمام الإمام المرعى صار دعوة لا نقول إيه سوي لك ما كنا كنا عكم بلا كنا تقولين وقل بل إني أنا النذير المبين إني قلت أسرار ذيك يا بلاي من سلطان يلنين بلاتو كما أنزلنا على المقتدين إن جاء قرآن يتفصل السوء قرآن كفاف لو አንዱን ግጥም አንዱን ዘፈን እንዳሉት ሰዎች አይደለንም وقل إني أنا النذير المبين ماذا قال أي أعلن لقومك بأنك النذير البين النذارة لكم يا قوم أن ينزل بكم عذاب الله إن أشركتم على الشرك والعناد والكفر هذا كمان يا كما أنزلنا على المقتسمين الذين جعلوا القرآن عجيب آه. وقل بل إني أنا النذير المبين تسعة سرارين بلاجل كما أنزلنا على المقتسمين الذين جعلوا القرآن عظيم قرآنا يتكفل يعد الرب السوى سلاي عند أسفرارا ما أسفرارا عند أول رب فوربك لنسألنهم أنذركم عذابا كالذي أنزله الله وينزله على المقتسمين الذين قسموا التوراة والإنجيل فآمنوا ببعض وقسموا